أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህን ተፍሲር በድምጽ የምትከታተሉ ሁሉ ዛሬ የምናየው ሱረቱል ዩሱፍ አንድ እስከ 24 ይህን ታሪክ አንተ አልነበርክም አንተ እኔ ባልነግርህ የምታውቀው ነገር አልነበረም በሚል አላህ ስብሓንሁ ወተዓላ የታሪኮቹን ምንጭ እሱ እንደሆነ ነግሮናል ግን የሚገርመው በዚህ ምዕራፍ ላይ በጣም ረጅም ታሪክ ዝርዝር አወላለዱ፣ አስተዳደጉ፣ በቤተሰብ ማህበራዊ ጉዳይ እንኳን የተፈጠረውን ክስተት በጠቅላላ የሚተርክ ታሪክ ያነሳበት ትልቅ ምዕራፍ ነው። ስለዚህ ሱረቱ ዩሱፍ ቅሶ ዓጂባ የመካ ሰዎች ነቢዩን አለይሂ ሰላቱ ወሰላም ለው ቀሶስተ ለና ለው ቀሶስተ ለና ሌሎች ብዙ ታሪክ ይተርካሉ። በየአካባቢው ብዙ ሰዎች የሆነ ቂሷ እየቀሰሱ ሰውን ያዘናጉታል። እኛ ሙስሊሞች ታዲያ ጥሩ ቅሷ የለንም፣ ጥሩ ታሪክ የለንም፣ ብትነግረን ስለሱ አንድ ነገር ቢሉን በጣም ደስ ይለን ነበር አሏቸው ነቢዩን አለይሂ ሰላቱ ወሰለም እሳቸው እንግዲህ نحن نقص عليك احسن القصص نوع ቂሷ ከየት እናመጣለን? ከዓድና ከሰሙድ የበለጠ ታሪክ ምን ይነገራችሁ? የአንድ ሰው ታሪክ ከላይ እስከታይ ህይወት ታሪኩን ማወቅ ነው የፈለጋችሁ? ይሄው የነብይ ታሪክ የንጉስ የሽፍታ የምናምን ታሪክ አይደለም የነብይ ታሪክ ግን ክስተቱ ፈተናው እንዴት እንዳለፈበት የሚያሳይ ታሪክ ልንገራችሁ ለሚለው አላህ ስብሓንሁ ወተዓላ ነሕኑ ነቁሱ ዓለይከ አሕሰነ ልቀሰስ እነዚህም እንዲያመልጣቸው አይፈልጉም ሱረቱ ዩሱፍን አብረን መቅራት አለብን ብለው በጣም ሙንዘዕጅ ናቸው ዩሱፍ መቼ ነው የነበሩት ነቢዩላህ ዩሱፍ ከሙሳ በኋላ እስከ ሙሳ በፊት ነቢዩላህ ዩሱፍ አለይህ ሰላም ከሙሳበፊት نبي الله يوسف عليه السلام يا ابراهيم ናቸው يا يعقوب يا ናቸው إسحاق ابن يعقوب اندزي زراتشو نبي ابن نبي الله ابن نبي الله ابن نبي الله ابن خليل الله تبارك نبي الله يوسف بزو نبي عليه الصلاة والسلام سنستاكتشو ብዙ ተናግረዋል ላኪን ወላ ዩነቢኡከ ሚስሉ ከቢር እንደ አላህ የሚነግር ማንም የለም ሱረቱ ዩሱፍ በመካ ነው የወረደው ቢሆንም ግን መካ ከወረዱት መጨረሻ አካባቢ ከወረዱት የቁርአን ምዕራፎች መካከል አንዱ ነው ሱረቱ ዩሱፍ መቶ አስራ አንድ ነው መቶ አስራ አንድ አንቀጾች አሉት መጀመሪያ አራቱ ከታሪኩ ጋር ብዙ ግንኙነት የላቸውም ከዚያ መቶ ሁለት ድረስ መቶ ሁለት ድረስ ስለ ነቢዩላህ ዩሱፍ ታሪክ ነው ከዚያ በኋላ ደግሞ ከታሪኩ ጋር ባያያዝም ሰፋ ያለ መልእክት የተላለፈባቸው አንቀጾች አሉ አሊፍ ላም ራ አላህ ስብሓንሁ ወተዓላ ያውቃል تلك آيات الكتاب المبين እነዚህ ከዚህ ቀጥለው የሚነገሩት የግልጹ መጽሐፍ አንቀጾች ናቸው ግልጽና የሚታወቅ ምንም አስቸጋሪ መልእክት የሌለው መጽሐፍ ከሆነው የተወሰኑት አንቀጾች ናቸው ከዚህ ቀጥለን የምናያቸው ኢና አንዘልናሁ ይህንን ቁርአን እኛንን ያወረድነው አለ ኢና አንዘልናሁ ይህን ቁርአን አውርደነዋል አለ አላህ ቁርአንን ቁርአን ሲሆን ያወረድነው አረብየን አረብየን አረብኛ በአረብኛ ቃል የተነገረ እና አንዘልናሁ ቁርአንን ዓረብየን የአረበኛ ቃል በአረበኛ ፊደል በአረበኛ ህግ የተጻፈ የአላህ ስብሓንሁ ወተዓላ ቁርአን ነው ለዓለኩም ታዕቂሉን እንዲገባችሁ ተብሎ እንድታውቁት ተብሎ አረበኛ የሚናገር ሰው ሁሉ እንዲገባው ወይም ለዓለኩም ታዕቂሉን ሌሎቹ ቋንቋዎች ለማስረዳት አቅም የሌላቸው በመሆኑ ዘመናት በተቀያየረ ቁጥር የሚያረጁ የሚያፈጁ ቋንቋዎች በመሆናቸው የሚመጣው ትውልድ በየጊዜው ቢመጣ እንኳን ሊያቀው የሚችል የአረበኛ ቃል በመሆኑ ቁርአንን አረብየን አድርገን አወረድ ነው። በጣም ብዙ ቋንቋዎች መቶ ዓመት ሰባ ዓመት ሰማንያ ዓመት ከሆኑ በኋላ ያረጁ ይባሉና dictionary ው ራሱ የድሮ dictionary የማያጣቸው ቋንቋዎች ይወለዳሉ። አረበኛ ሲቀር አረበኛማ ይሄ ቋንቋ አሁን የምንናገርበት ቋንቋ ትክክለኛው አረበኛ ማለት ነው። ይሄ የሚሽዋር ቋንቋችሁ የመንደር የዚህ ይሄ ምናምን አይደለም። እኔ እየተናገርኩ ያለሁት አሁን ቢሊሳኒን አረብይ ሙቢን ግልጽ ቋንቋው ነሕውን ህጉን ጠብቆ የሚናገረው ቋንቋ የዛሬ ስንት ዓመት እነ ኢብራሂም ሲናገሩት እነ ኢስማኤል ጁርሁሞች የመኖች ሲናገሩት የነበረው ቋንቋ አሁንም ያ ነው። ለዚህ ብሎ ዲክሽነሪው እያደገ መጣ ሲባል አዲስ የገቡትን ቋንቋዎች ወደ አረበኛ ስርዓት ማስያዝ እንጂ የድሮ ቋንቋውን መቀየር አይደለም። አንድ ቋንቋ ወደ አረበኛ ሲገባ የአረበኛን ህግ ካልተቀበለ ሙዓረድ ይሉታል። በቃ የገባ መወለድ ነው ይሉታል። ዋናው ቋንቋው ሊያስተናግደው የማይችል የዋናውን ህግ የማይቀበል ይላል። ለዚህ ነው ሕክማው አላህ ስብሓንሁ ወተዓላ ቁርአንን በአረበኛ ቋንቋ የማውረዱ ስልት እሱ ነው። ለዓለኩም ተዕቂሉን አምሮ ያላችሁ ሰዎች እንድታውቁት እንዲገባችሁ በየጊዜው አእምሯቸው የቋንቋ ልምድና ተግባር ያላቸው ሰዎች ይረዱት ዘንድ ቁርአንን አረብይን ለአለኩም ተቀበሉና አወረን እነዚህ ሰዎች ይገቡ ይፈልጋሉ እንዲ አለ ሱረቱ ዩሱፍ መጀመሪያ አካባቢ ላይ ተከታተሉ። ነሕኑ ነቁሱ ዐለይክ እኛ ላላህ እኛ እኛ ማለት ሁለት ማለት ነው እኛ የሚለው ቃል እኔ የሚለውን ቃል ለማክበር ሲጠቀም እኛ ይላል። እንኳን አላህ ተራ ሰው ኃይለ ሥላሴ እንኳን እኛ ብሎ ይናገር ነበር። ሌላው እዚህ የአረቡ ሰው እንኳን ነህኑ ብሎ ይናገራል። ግን እኛ እንደዚህ ብለን ያ ንጉሰ ነገሥት ምናምን ምናምን አንበሳ ውሻ ምናምን ብሎ ላ አላህ ስብሓነሁ ወተዓላ ነሕኑ የአረበኛ ቃሉ ምንድነው የሚያገለግለው للمتكلم المعظم نفسه أو معه غيره ራሱን ለሚያከብር ተናጋሪ ወይም አብሮት ሌላ ላለ ተናጋሪ ነው አላህ ስብሓነሁ ወተዓላ አንዳንድ ጊዜ ሀያልነቱን ሊገልጽ ሲፈልግ ኢና ይላል ማንም የማይሰራው የማይሞክረውን ስራ ሰራለሁ ብሎ ለመናገር ኢና ብሎ ነው የሚናገረው ኢና ነሕኑ ነዘልነ ዚክራ ወኢና ለሁ ለሓፊዙን እስቲ ማን ነው እኔ ነኝ ቁርአኑን ያወረድኩት። ማን ነው የሚያበላሸው? እስቲ ግባና አንዲት ቃል እንኳን ይጨምር። ዓለም በሙሉ ተጋብዟል ለዚህ ወንድ የሆነ አንዲት ፊደል እንኳን ቀይሮ እንኳን አረፍተ ነገር አይደለም ሐረካ እንኳን ለውጦ ካስ ካስ ተጻፈ መጽሐፉ እንዳለ ባህር ይገባል። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን ነሕኑ እኛ አላህ ነቁሱ ዓለይክ እንተርክልሃለን ባንተ ላይ أحسن القصص القصص الحسن من إضافة الصفة إلى الموصوف لتعلي عربي بعلم يا وجه أحسن القصص كتاريخ كله يا مارا يسمر وشك انتاتي هل يلقبابك أونت بأونت هون تاريخ ترك الله الله على بما أوحينا إليك هذا القرآن ين قرآن بانت باور باورنو أما كان ينت ترك الله وإن كنت من قبله لمن الغافلين عن هذه القصص ከዚህ በፊት አንተ ሳይነገር ሳይወርድልህ ይህን ታሪክ የዘነጋ ብትሆንም ይላቸዋል። ይህ ታሪክ አንተ አታውቅም ነበር፣ እኔ ባልነግር ኑሮ ዩሱፍ ማን ነው የምታውቀው ነገር አልነበረ። ነቢዩ አለይሂ ሰላቱ ወሰላም ገይብን አያውቁም ነበረ አይደል? እኔ ነኝ ያልኩት ቁርአን ዋሃብዮች ናቸው እንደሚሉት መከራ ነው። በቃ ሰው እኮ እውነቱ ሲነግሩት የሆነ ነገር ይላል። ለምን الغافلين አታውቅም ነበር የዩሱፍን ታሪክ እኔ ነግሬህ ነው አለ ገይብ የሚያውቁ ከሆነ ዩሱፍን ታሪክ ማወቅ አልነበረባቸው ለዚህ ነው እኮ ብትተርክልኝ ስሏቸው እኔ ምን እተርክላቸዋለሁ እኔ ምን ልንገራችሁ የማቀራውን የመመካ ሱራዎች ላይ የወረዱትን ሰምታችኋል نحن نقص عليك አትጨነቅ እኛ የሚያጠግብ የሚያረካ ወሬ ማውራት የፈለገ ሰው ከሚስቶቹ ጋር ከጓደኞቹ ጋር ከእህቶቹ ጋር ከወንድሞቹ ጋር ቁጭ ብሎ ሊጫወትበት ደግሞ የማይሰለች ታሪክ የዩሱፍን ታሪክ እኮ በቃል ቢተረክልህ እኮ ሱብሃንአላህ አላየውም ታሪክ እሱ ይዛ እንዴት አድርጎ እንደተረከው እስቲ ብሎ ከዘ ኢብኑ ከሲርን አንብቡት አልቢዳያ ወኒሃያ ላይ ጉድ ነው እኮ የምታዩት ዩሱፍ አለይሂ ሰላም ታሪኩን እንዲህ ቁርአኑ እኛ ስለማይገባን ያው ቁርጠጥ አድርገን ስለምንለው ላይገባችሁ ይችላል ነቢዩን አለይሂ ሰላቱ ወሰላም نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين تاركون نبع إذ قال يوسف يوسف على هذا لأبيه لأباته يا أبتي أباتي إني رأيت أحد عشر كوكبا والشمس والقمر رأيتهم لي ساجدين أن عند كوكبوتشنا أهي شرق عليني سجود ሲያደርጉ أيها በህልም ما ነው قال يا بني لا تقصص رؤياك على اخوتك لجيت أنا اليوم የሚያጓጓ ታሪክ ነውና ይሄ መናም መቼም ከጀርባው ያዘለው ጥሩ ወርቃማ ተስፋ የሚሰጥ ታሪክ ነው አትንገር እባክህ ሐታ ለወንድሞች እንኳን ቢሆን ለወንድሞች አዎ የአባትህ ልጆች لا تقصص رؤيتك على إخوتك فيكيد لك كيدا ለአንተ መጥፎ እንዳያስቡብህ ፈራለሁኝ ቅናት እንዳያድርባቸው ፈራለሁኝና እነ ሸይጣን ሊልኢንሳን ዐድው ሙቢን እንዴ ወንድሞቼ የአባቴ ልጆች እንዲህ ያደርጋሉ አዎ ለምን እነ ሸይጣን ሊልኢንሳን ዐድው ሙቢን ሰይጣን ለሰው ልጆች ያውም ሊያገኝ ሲል እድለኛ ሲሆን እኮ ግልጽ ጠላት ነውና ይህንን ሊያበላሽብህ ይችላል ብዬ ፈራለሁ وكذلك يجتبيك ربك ልክ እንደዚሁ ጌታህ ይመርጣሃል ويعلمك من تأويل الأحاديث ራሱ ህልም ተፍሲርም አሁን አንተ ምንድነው ይሄ ህልም ብለህ ጠየቀኝ አይደል አንተን ራሱ ህልም እንዴት እንደምትፈስር ያስተምርሃል ወይቲሙ ኒዕመተሁ አለይክ በአንተ ላይ ጸጋውን ውለታውን ይሞላልሃል ወዓላ አሊ ያዕቁብ ለአንተ ብቻ አይደለም የያዕቁብ ዘሮችም ላይ እንዲሁ ያሟላል ከማ አተመሃ ዓላ አበወይከ ምን ቀብል ኢብራሂመ ወይስሐቅ አባት ይሉህ ነው እንግዲህ ከአንተ በፊት ለኢብራሂምና ለይስሐቅ ለሁለቱ አባቶችህ ጸጋውን እንደሞላ ባንተም ላይ የሚሞላ ይመስለኛል። አካሃዱ ይሄ ነው። ትልቅ እድል አለ። ኢነ ረበከ ዓሊሙን ሐኪም አላህ ማን ለማን እንደሚገባ የሚያቅ ጥበበኛ ጌታ ነውና አለ። እዚህ አሁን አባትየው ብዙ ነገር ተናገሩ። የመናሙን ነገር እንዴት አድርገው እንደዘረዘሩት አያችሁ። ስለዚህ ጥሩ መናም ስታዩ ደስ የሚል መናም አለ አይደለም? ደስ የሚል መናም ስታዩ ለእናንተ ኸይር የሚያስብላችሁ ሰው ላይ ነው መናገር። አለበለዚያ ሰርግ ላይ ያየሁኝ ራሴን ስትለው ልትሞት ነው አንተ ትለዋለ ማን ተናገር አለህ እንዲህ ዝም ብሎ በአላህ ሰርግ ሞት ይሆናል ተብሎ ይታወቃል። ማን ነው እንዲህ የሆነ ያ እኔ አልናገርም አልናገርም ታጣሉኛላችሁ። ለወንድሞቻችሁ ለቅርብ ለምትወዱት አባጥሩ አይደለ አይደለም ማሻአላህ አስራ አንድ ኮከብ ፀሐይ ጨረቃ ስጁድ አደረጉልህ በቃ ዓለምን ገዛኸው ማለት እኮ ነው ዩሱፍ ይህ ማለታቸው እኮ ነው አንተ በቃ ትዝ የአባቶች ታሪክ አንተ ላይ ሊመጣ ነው ማለት ነው የኢብራሂም የኢስሐቅ ጉድ ባይሆን ለወንድሞች አትናገር እንዲህ ነው የሚባለው አንዱ ግን ብሎ ነጭ ለበስኩኝ ልታዝን ነው ምንድን ነው ሁልጊዜ በቃ አክስ ሳለቅ ሳየው ካለ ደግሞ እያለቀሰ ከቀኑ ከህል ከውኑ አልፎ በህልሙ እያለቀሰ ልታገባ ነው ብሎ መናገር ምን ዋጋ አለው ማይሆን ነገር لقد كان في يوسف وإخوته آيات للسائلين ለዩሱፍና በዩሱፍና በወንድሞቹ ታሪክ ውስጥ ለጠያቂዎች ሁሉ በቂ ተአምሮች አያቱን ከሲራ ብዙ ተአምሮች ማየት ይቻላል ዝም ብለን ይህማ የዩሱፍን ታሪክ ዝም ስትከታተለው የምታየው ጉድ አለ። የሰው ዘር ማለት ራሱ ማዕድኑ፣ የሰው ፋብሪካው፣ ይሄ material ሉ የኛ ውስጣችን ምን አይነት አደገኛ እንደሆነ ወንድም ለወንድሙ ምን እንደሆነ በግልጽ ታያላችሁ። إذ قالوا አሉ ታሪካቸው ሲጀምር ليوسف وأخوه ዩሱፍና ወንድሙ የእናቱ ልጅ እነሱም እኮ ወንድሞች ናቸው። አሐቡ ኢላ አቢና ሚና ከኛ ከአባት ልጆቹ ካባቶቻቸው ልጆች እነሱ የተወደዱ ናቸው ወነህኑ ዑስባ እኛ ደግሞ ጀማዓ ኢና አባና ለፊ ضላልን ሙቢን እኛ እንደገባን አባታችን ተሳስቷል አየህ ምቀኝነት በልጆቹ ብቻ አላለፈም አባታቸውን ራሱ ወነጀሏቸው اقتلوا يوسف መፍትሄው ታዲያ ምንድን ነው ዩሱፍን መግደል ነዋ አው ይጥረሑሁ አርበን ወይም አንድ ምድረ ሜዳ አውጥታችሁ መወርወር ነው የኽሉ ለኩም ወጅሁ አቢኩም የአባታችሁ ፊት በነፃነት ታገኙታላችሁ አለበለዚያማ ዩሱፍ ፊት ለፊት መጥቶ ጉጭ ጉጭ እያለ አይን አይኑ አባቱ ዩሱፍ ዩሱፍን እያየ እናንተን ቀና ብሎ አያያችሁም ይሄ በተለይ ሁለት ሚስት ከሶስት ሚስት የምትወልዱ ሰዎች በጣም እንዲህ ያለ ፊትና ይፈጠራል እንዲህ ያለ ችግሮች ይፈጠራል እንዲህ ያለ ችግር የሚፈጠርበትን በልጆች መካከል እንዲህ ያለ ሐሳስያ እንዳይፈጠር ጥንቃቄ ሊደረግ ይገባል ወተኩኑ ሚን ባዕዲህ ቀውመን ሳሊሒን አየት ሸይጣን ደግሞ እንዴት እንደሚያባብላቸው ከዚያ ሰው ገለን ወንድማችንን ገለን ወይ ምድረ በዳ ወስደን ጥለ ነው ምን ሊበጀን ነው ወንጀሉ ከዛ በኋላ ትቶብታላችኋ እንደ አዲስ አበባ ጎረምሳ እኮ ነው ለአቢስ እያለ ይላል ለአቢስ ታውቃለህ ሲሳሳት ፊደል ማበሻ ለአቢስ አላ አይደል ደብተር የአላህን መዝገብ ላይ እንዲመሰረዝ የሚች መስሎት ነው እኮ ፈቅፍቆ ሊጥል እስቲግፋር አደርጋለሁ በቃ ሊቀበልህ ይችላል ላይቀበልህ ይችላል ቃለ ቃኢሉ ሚንሁም ከመካከላቸው አንዱ አለ ላ ተቅቱሉ ዩሱፍ በሉ በሉ ከሁለት ሀሳቡ ቢያንስ ቢያንስ መግደል የሚባል ነገር ይቅር አለ ላ ተቅቱሉ ዩሱፍ እንዴት ትገላላችሁ ወአልቁሁ ፊ ገያባት ፊ ገያበት ልጁቢ በጉድጓድ ሩቅ ጉድጓድ ውስጥ ወሩሩት ባይሆን ظلمة البئر ጨለማ ውስጥ يلتقطه بعد السيارة አንዱ መንገደኛ ያወጣውና ይዞት ይሄዳል ቤት ያገኘዋል ጉድጓድ ከተጣለ ጉድጓዱ ውስጥ ውሃ አለ ውሃ ላይ ነው የሚጣለው ውሃ ሲቀዳ አብሮ መቅጃው ላይ ይወጣለታል ጥሩ ልጅ አገኘው ብሎ ይዞት ይሄዳል ወይን ኩንቱም ፋዒሊን ኢን ኩንቱም ፋዒሊን ማድረጋችሁ ካልቀረ ባታደርጉት ይሻል ነበር ባናደርገው ይሻል ነበር ግን ምን ይደረጋል قال قائل منهم كالنفس مهكل يخبر تعالى عن قيل عن إخوة يوسف لبعضهم البعض وهم يتشاورون في شأن يوسف وكيف يبيدونه عن أبيهم قالوا يا أبانا እንዴት አድርገን እንጥለዋለን ነው ጥያቄው አሁን እንግዲህ አባቱ ጋራ መቼም አይለያይም ምን ብናደርገው ይለቅልናል አባታችን ማለከ ላ ተእመና አላ ዩሱፍ ምን ሆነ ነው በዩሱፍ ላይ የማታምነን አባታችን ወቃውን ጊዜ ዩሱፍን እንደው ለእኛ ለምን አትለቅልንም ወይና ለሁ ለናሲሑን እኛ ለሱ እኮ ፍጹም ወዳጆቹ አፍቃሪዎቹ ነን አርሲልሁ ማዕና ገደን እኛ ጋ ነገ ልቀቀውስ የርታዕ ፍየል ይጠብቅ እረኛ ይሁን ወየልዓብ ይጫወት እኛ ጋር ወኢና ለሁ ለሓፊዙን እኛ እሱን በጥንቃቄ ነው የምንጠብቀው ምንም ነገር ችግር እንዳይደርስበት አስቀድመው ራሱ ተንኮል እንዳሰቡ ያሳያል ቆጣና ምናምን አሉ ቆጣን ሊበላ አስፈልጎ ነብር ላይ ነው ያለችው ነው አንበሳ ከዛ ውረጅ እንጂ እንጫወት ምን ችግር አለው አላት እኔ ምንም አላረግሽም ማለት አሃ ምንም አላረግሽም ምን ከየት መጣ ነው ምንም አላረግሽም ማለት የታሰበ ነገር አለ ማለት ነው أرسله معنا غدا يرتع ويلعب وإنا له لحافظون እዚሁ ጀምረዋል እነሱ እያሳዩ ነው እኛ በጥንቃቄ ነው የምንጠብቀው እንዴ ድሮስ ወንድሙን ወንድሙ ይጠብቃል እንጂ ምን ያደርገዋል قال إن إني ليحزنني إني يسازننيال أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون እኔ እናንተ ጋር አብሮ ወዶ እናንተ ጨዋታ ጨዋታችሁን ስታዩ ተደናግታችሁ ተሁላ እንዳይበላው ፈራለሁ ልጄን አሉ قالوا لئن أكله الذئب ونحن عصبة إنا إذا لخاسرون እኛ ቡድኖች ነን ብዙ ነን እንዴት ይበላዋል ከበላውማ በጣም ከሳሪዎች ነን አሉ فلما ذهبوا به وأجمعوا أن يجعلوه في غيابة الجب መጀመሪያ እንደተስማሙት ይዘዋቸው ሄዱና ጉድጓዱ ጨለማ ጉድጓድ ውስጥ بقدر تلما وستلي وروراته في وسنه وأوحينا إليه ودنس ونسوس النورد لتنبئنهم بأمرهم هذا يهين تنقلاتهم يهين تدباراتهم كالتات عندك أنت نقراتهم على بلنس لكلف وهم لا يشعرون الناس يهين سايوكو وجاءوا أباهم عشاء يبكون هذا الرجل ما لديه بكا وروراتهم تعالوا عشاء እዚህ አወራወሩ የሰው ልጅ ጭከናን እንዴት እንደሆነ ሳይነግረን አለፈ አጅመዑ ወሰኑ አለን እንጂ ወረወሩት እንዲያረጉት ምናምን በአናታቸው ወሯቸው በእግራቸው ወስደው ቸክሏቸው እስቲ ተኸየሉ ልጃችሁን እስቲ እንዴት ነው ጉድጓድ ውስጥ ውሃ ጉድጓድ ውስጥ እንደዚህ እንዴት አድርጋችሁ ታስገቡ ሱብሃንአላህ ዘቅዝቃችሁ ነው አልተናገረም አላህ እንዴት አድርገው እንደወረወሯቸው አልተናገረም وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون ከወረወሯቸው በኋላ እሳቸው እንዳያዝኑ እዚያ የሆነ እንትን ሰጧቸው ነብይ አይደሉም ገና ወህይ መውረድ አይደለም ይሄ ወህይ ኢልሃም ነው ኢልሃም ሰጣቸው ይሄ ነገር ያልፋል አይዞ አንዳንድ ሰው እኮ ችግር ላይ እያለ መፍትሄው የወደፊቱ መፍትሄ የሚታየው ሰው አለ አይዞ አትፍራ ነገር ይህን ታሪክ በሙሉ ትነግራቸዋለህ አንድ ላይ ቁጭ ብላችሁ ያ ያረጋችሁ ትዝ ይላችኋል ትላቸዋለህ ማለት ነው وجاءوا أباهم عشاء يبكون አሁን እነሱ ጉዳያቸው ተሳካላቸው ማታ እየተላቀሱ መጡ ማታ ለምን አደረጉት ለምን መረጡ ማን ነው የሚነግረኝ አንተ ይቀራው ታዲያሻ መቼም ይሁን ተቀራ ማታ አንዳንድ ጊዜ ልቅሶ የማይችል ሰው ሰው እንዳይታዘበው ማታ ነው የሚሄደው ሌላ ደግሞ በርበሬ እኮ ይዞ የሚሄድ ሰው አለ እንባ መፍሰስ ስላለበት እኮ ነው ልምዱ ሆኖ እኮ ነው ማታ እየተላቀሱ መጡ ምንድነው ሲባል በቃ ይሄ የተባለው ነገር የተፈራው ነገር ሆነብናል ቃሉ ያ ባና እና ذهبنا نستبق እየተሽቀዳደምነ ውድድር ስንጫወት ወተረክና ዩሱፍ عند متاعنا فاكله الذئب አባትየው ራሳቸው ዘዴውን ነግረዋቸዋል አን ያኩለሁ الذئب አሉ ሌላው የበላው ለምን አላሉ ያው የፈራኸው ነገር ያልከው ነገር እንዲሁ አባት ወልይ አይደል ያልከው ነገር ደረሰ ወማ አንተ ቢሙእሚን ለና ይኸው ደግሞ መቼም አንተ አታምነንም ወለው ኩና ሳዲቂን እውነተኛ እንኳን ብንሆን አታምነንም እንኳን ውሸታም ሆነን ማለት አይደል ውሸት እኮ እንዲህ ዝም ብሎ እንደው ልፍስፍስ ነው የሚለው እኮ ውሸት የሚዋሽ ሰው አስተያየቱ አቋቋሙ አሳሳቁ شيمن هلو يلجبال ولو كنا صادقين ولا تنيا نقام بنون أتامنا لمن قان نقام بنجها اللقاء آية تقيتا وجاءوا على قميصه بدم كذب إنا لما رجعت عملوا يوشت دم لقلقوا ثم يزوبتوا قميصه يهلجاج يوند ما تقول قال بل سولت لكم أنفسكم أمرا إنا لا نتشو من دلاتشوت ነፍስያችሁ በዚህ ልጅ ላይ የሆነ ነገር አስውባላችሁ ሰርታችኋል ማለት ነው ግን እኔ እንዲያረጋችሁ እንዲያላረጋችሁ ማለት አልችልም ፈሰብሩን ጀሚል መልካም ትዕግስት ይሽ ይበቃኛል ወላሁ ልሙስተዓኑ አላ ማ ተሲፉን እናንተ በምትሉት ነገር እውነቱን ለማግኘት አላህ ብቻ ነው እርዳታ የሚጠየቀው አሉ وجاءت سيارة وجاءت سيارة ነጋዴዎች መጡ ሰያራ ማለት ተጓዦች ኃላፊ ነጋዴዎች መጡ ፈአርሰሉ ዋሪደሁም ውሃ ቀጃቸውን ላኩ ፈአድላ ደልወ ባሌውን ላከ ወደ ጉድጓዱ ይዞ ሲመጣ ውሃ ይዞ መምጣት ሲገባው ልጅየው ሲያገኙት ዩሱፍ የሆነ ነገር ሲላክላቸው ገመዱን ለቀም ዋ ምንድነው የሚጎትተኝ ብሎ ሲጎትት ወርቅ ልጅ ዩሱፍ መልካቸው እንደሚመስል ታውቃላችሁ ማንን ይመስላሉ እ እ محمد العارفين ይመስላሉ አይደል محمد العارفين እሱ ጋር እሳቸው ጋር ቢቆም እኮ ምንም አይደለም ለእኔና ለአንተ ነው محمد العارفين የሚበልጠን أما يوسف نصف جمال الخلق أجمعين እኮ ነው ዩሱፍ ይመጣል ታሪኩ ስንት ታምር ሰርተዋል መሰላችሁ? ውሃ ላይ መጣል ብቻ ነው እንዴ? ሌላም እኮ ደግሞ ታሪክ አላቸው እሳቸው። ልጁ አብሮ ብቅ ሲል ቃለ ያ ቡሽራ ምን አይነት ደስታም ደስ የሚል ልጅ ነው አለ። ሀዛ ጉላም ይሄ ልጅ አይደል እንዴ? እኔ እኮ ውሃ ነበር የላኩት። ወአሰሩሁ ቢዳዓ እቃ አርገው ደበቁት። ደግሞ ይህን የመሰለ ልጅ ገዛን ሲሉ ባለስልጣኖች እንዳይቀሟቸው ፈሩ እንዴ ለእናንተ አይገባም ይሄ ለእኛ ባርነት ነው የሚሆነው እንዲሏቸው እንዳይሏቸው والله عليم بما يعملون እኒህ ሰዎች ወደፊት ምን ሊሰሩ እንደሚችሉ አላህ ያውቃል وشروه فأدلى دلوه وأسروه بضاعة أي أخفوه كبضاعة من البضائع كأقاوة عندها مسلو دبقاتشو وشروه شطوا النزي وهاي قدو السوش نبداليوش بثمن بخس በርካሽ ዋጋ ሸጡት ምክንያቱም ይዘውት ምን ያደርጋሉ ከለታት አንድ ቀን የሆነ ንጉስ ካያቸው እንደሚቀማቸው ያውቃሉ ይህን የመሰለ ልጅ ተራ ነጋዴዎች ሊይዙት እንደማይችሉ ያውቃል ስለዚህ አይ ትንሽ ሽጠን ገንዘባችን ምንወስድ ወይም ቢሰመን በክት ማለት ጥሩ ገንዘብ ነው የሸጡት ግን ለዩሱፍ የሚመጥን ዋጋ አይደለም ለማለት ነው ዱንያ በጠቅላላ በዱንያ በጠቅላላ ቢገዙ ዩሱፍን አይወክልማ دراهم معدودة بقطر يمجلقوا بروج وكانوا فيه يوسف لا ينبروا من الزاهدين كلا كانوا سوش نبروا وقال الذي اشتراه من مصر كابيبس عقار السنة يقزاو سوياله لامرأته يهل على أكرمي مثواه ይህን ልጅ አቀማመጡን ينفعنا አሳን የንፋዓና ሊጠቅመን قال لن أو نتخذه ولداً ልጅም ልናረገው ወይም ይቻላል። ይሄ ልጅ ባንወልደው እንኳን ልጅነቱ የሚያሳፍረን አይደለም። ልጅ ነው ብንለው ያኮራናል። ወከዛሊከ መከና ለዩሱፍ ፊል አርድ ዩሱፍ አንዲት ፈተና አለፉ። ከዚያ በኋላ መሬት ላይ በባርነት ይሸጣሉ ሲባል አስመቼ ነው ንጉሱ ቤት ገብተው በደንብ ያዡ ተብለው ተመከረላቸው። ወሊኑዓሊመሁ من تاويل الاحاديث ولنعلمه من تأويل الأحاديث የመናምን ትርጉም የህልምን ትርጉም ልናስተምረው والله غالب على امره الله سبحانه وتعالى ሁሉን ነገር አሸናፊ ነውና ولكن اكثر الناس لا يعلمون ብዙ ሰዎች ግን አይገባቸውም ولما بلغ اشده አይ እንግዲህ ለአቅመ አዳም አልደረሱም እስከዚያ ድረስ የሁሉ መከራ ሲያዩ ህፃን ሆነው ነው ማለት ነው ዩሱፍ አለይሂ ሰላም ለአቅመ አዳም ሲደርሱ ሲጠነክሩ አተይናሁ ሑክመን ወዕልመን እውቀትና ጥበብን ሰጠነው አይ ሕክመተን ወማዕሪፈተን ሕክመን ማለት እዚ ዳኝነት ሳይሆን ሕክመን ሕክመተን ለማለት ነው ጥበብ ለማለት ነው ወከዛሊከ ነጅዚ ልሙሕሲኒን መልካም ተግባሪዎችን እንዲህ አድርገን ነው የምንመነዳቸውና አለ ከዚያ አደጉ ትልቅ ሰው ሆኑ እንግዲህ ለአቅመ አዳም የደረሰ ሰው ለአቅመ አዳም የደረሰ ሰው የሚያስፈልገው ነገር ያስፈልገዋል በእጃዙር ደግሞ እሳቸው ለሴትም ደረሱ ማለት ነው ጎረመሱ መልካቸው መልክ ነው ከዚያ በኋላ ደግሞ ምቾት ላይ ያለች ሴት አጠገብ ነው ያሉት ምንም ብታታልል ራሷን እንደ ልጃ እንደ ልጇ ማየት አልፈለገችም ወደት ሁለቲ ሁወ ፊ በይቲሃ አን ነፍሲ እዚያ ቤቷ ያደጉባት ሴትዮ ራሱን እንዲደፍራት ወይም ልትደፍረው ፈለገችው ደፋሪ ማለት የሚያስገድድ አይደል የግድ ወንድ አይደለም አንዳንድ ጊዜ ሴትም ልታስገድል ትችላለች ማለት ነው ልትደፍረው ጠየቀችው ወገለቀት ልአብዋብ በሩ በሷ እጅ ስለሆነ በሮቹ እንዲዘጉ አደረገች በር አንድ በር አይደል እንዲህ ያለው እሱ ጋር የንጉስ ቤት የባለስልጣን ቤት ስለነበረ የመኝታ ቤቱ ግብ በር አለ የግቢው በር የቤቱ በር አለ የግቢው ያጥሩ በር አለ አራት በሮች ሊኖሩ ይችላሉ ትላልቅ ቤት እንደዚህ ነው ያን ሁሉ በር ጥርቅም አርጋ ዘጋች። ወቃለት አለችው ሀይ ተለክ ይኸውልህ ተዘጋጅቼልሃለሁኝ አለችው። ቃለ መዓዘ አላህ አላህ ይጠብቀኝ፣ ኢነሁ ረቢ አላህ እኮ ጌታዬ ነው። አሕሰነ መስዋየ መቀመጫዬን ያሳመረልኝ። ወንድሞቼ ዋሻ ጉድጓድ ውስጥ ጥለው ሲሄዱ በሚያወጣበት መንገድ አውጥቶ እናንተ ቤት አምጥቶ እንደ ልቤ ተመችቶኝ እንዳድግ ያደረገኝ ጌታ አላህ ነው ስለዚህ እሱ የማይወደውን ስራ አልሰራም ወይም ማዓድ አላህ አላህ ይጠብቀኝ ኢነሁ ባልሽ ረቢ አለቃዬ ነው አሕሰነ መስዋዬ መኗሪያዬን ያመቻቸልኝ ከልጅነት ጀምሮ ይህን ልጅ ተንከባከቡት ብሎ አደራ ያለ ነው እሱን እንዴት እከደዋለሁ ኢነሁ ላ ዩፍሊሑ ዛሊሙን ግፈኞች ሰላም አያገኙም አይመቻቸውም አይሳካላቸውም ወለቀድ ሀመት ቢህ እሷ በጣም አሰበች ወሰነች ወሀመ ቢሃ እሱም አሰበ ለውላ አራአ ቡርሃነ ረቢ የጌታውን ተአምር ባያይ ኖሮ ያስብ ነበረ ግን የጌታው ተአምር ፊት ለፊቱ ስላለ ሳያስብ ቀረ ነው ወሀመ ቢሃ ለውላ አራአ ቡርሃነ ረቢህ እሱም በሷ ያስብ ነበር የጌታውን ተአምር ፊት ለፊቱ ባይኖር መላይካ መጥቶ ዩሱፍ የዝሙትን ቅጣት ታውቃለህ እያለ እያሳየ كذلك لنصرف عنه السوء والفحشاء كيوسف مدفو تكبارنا زموتن كسو لاي لنانسا يهمن تاريخ سراننا السن تبقى إنه يوسف من عبادنا المخلصين نسوك تدربت ታጥበው ተጸድተው ከተፈጠሩት ባሮቻችን አንዱ ነውና ዩሱፍ